السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين إخوتي وأخواتي في الله نتدارس اليوم من كتاب بلوغ المرام من أدلة الأحكام في باب الفرائض <coughs> باب الفرائض رقم الحديث 817 ፈራኢድ የሚባል አዲስ ትምህርት ነው የምንማረው ዛሬ ስለ ውርስ ነገር የሚናገር ማለት ነው ፈራኢድ ማለት እጣዎች እንደ ማለት ነው አንድ ሰው ሲሞት ያለው ንብረቱ ለወራሽ ይሰጣልና ወራሾች ማን ማን ናቸው ምን ምን ያገኛሉ የሚለውን የሚዳስስ ይሆናል ማለት ነው ሐዲስ ابن عباس ነው ቀጥሉ ጥሩ السلام عليكم ورحمة الله وبركاته عليكم السلام ورحمة بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم باب فرائض عن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم ألهقوا فرائض ألهقوا فرائض بأهلها فما بقي فهو أولى رجل ذكر متفق عليه طيب ባቡል ፈራኢድ ስለ ፈራኢድ የሚገልጽ ነው ፈራኢድ ለብዙ ነው እጣዎች ማለት ነው ነጠላ ሲሆን ፈሪዷ ነው የሚባለው ፈሪዷ እጣ ፈራኢድ እጣዎች ማለት ነው በመዓና መፍሩዷ አባት ምን ያገኛል ልጅ ምን ይደርሰዋል ባል ምን ይደርሰዋል ሚስት ምን ይደርሳታል የሚለው እጣ መፍሩዷ ይባላል መፍሩድ ማለት ሙቀደር የተወሰነለት የተለካለት ይሄን ያክል የተባለለት ማለት ነው لان الفرض التقدير فرض ማለት ከቋንቋ ፍቹ አተቅዲሩ አንድ ነገር መወሰን ይሄን ያህል ብሎ መለካት መደካት ማለት ነው ነሲበን مفروضا ከሚለው የቁርአን አገላለጽ የተወሰደ ነው ይላሉ ነሲበን እጣ ማለት ነው مفروضا مقدورا او مقدرا የተወሰነ ሲሆን ማለት ነው مقدرا معلوما ይሄን ያክል ተብሎ የታወቀ እጣ ይወስዳል ሲላላ ከዚህ ቃል ነው የተወሰደው ፈራኢድ የሚለው ነብዩ ሰለላሁ ዐለይሂ ወሰለም ፈራኢድ ብለው ሰይመዋታል የውርስን ጉዳይ ፈራኢድ ብለዋታል في قوله تعلموا الفرائض አሉ የውርስን እጣ እያንዳንዳችሁ መማርና ማወቅ አለባችሁ አንድ ዘመር ሲሞት እንደ አውሮፓዎች ዝም ብሎ ልጆች እኩል ይካፈሉ ወይ ደግሞ ሚስት ተወሰድ የሚባል ነገር የለም የእያንዳንዱ እጣ አለው ቁርአን ያስቀመጠው ሸሪዓችን ያስቀመጠው ስለዚህ ያን ነገር እወቁታሉ ተዓለሙ ተማሩ አልፈራኢድ የውርስን እጣ መማርና ማወቅ አለባችሁ አሉ طيب ሸሪዓዊ ትርጉሟ ምን ማለት ነው ፈራኢድ ማለት العلم بقسمه المواريث بين مستحقها ከሟች ቤተሰቦች መካከል ይሄን ያለጣ የሚገባው ከሌ ነው የኛ በጣም የሚገባ ተከሊታስ የሚለውን ነገር መማር ማለት ነው ሳልሙ ፈራይዶ ማለት ስለዚህ ፈራይዶ ወርስን በተመለከተ ቁርአን ዩሲኩሙላሁ ፊ አውላዲኩም በማለት ሱረቱ ኒሳ አንቀጽ 11 እስከ አንቀጽ 12 በደንብ ገልጿል አላህ ለልጆቻችሁ ምን ያለጣ እንዲሰጡ ያዛችኋል ሲል ያው ፈራይድ ውርስን ቁርአን አስተምሯል ማለት ነው በሐዲስም ተረጋግጧል ሐዲስ ኢብኑ አባስ አሁን የምንቀራው ሐዲስ ማለት ነው እጅማዕም አለበት የዑለሞች አንድነት ድምጽም አለበት በጥቅሉ ማለት ነው አንዳንድ ቦታ ላይ የሚለያዩበት በخلاف ቢኖርም በጥቅሉ ውርስ የሚባል ነገር እንዳለ እጅማዕ አለ ማንም ሰው ሲሞት እኔ ልውረሰው እኔ ልውረሰው ሁሉም ምንድነው የሚባለው ያሰፈስፋል ነው ይጠብቃል ይከጅላል ይሄ ክጃሉትና ፍላጎቱ ሲኖር ጊዜ وكان الميراث في معظم الاحيان بين الكبار والصغار ውርስ ደግሞ በትልልቅ ሰዎችና በትንንሽ መካከል በደካማና በጠንካራ መካከል ሲሆን ጠንካራው አውቀም ይችላል ብላ ነው የሚለው ትልቁም እኔ ልሰራት የሚለው ትንሿም እኔ ልሰራ ነው የሚለው ሁሉም የሚጓጉለትና ምን ሰፈሰፉለት ነገር ነው ስለዚህ አላህ Subhanahu Ta'ala ምን አለ እኔ ነኝ ማከፋፈላችሁ ባለስልጣንም በስልጣኑ ሊጠቀም አይችልም ጉልበት ያለው በጉልበቱ አይችልም ደካማን በደካማነቱ አያጣም እኔ አከፋፍላችኋለሁ አለና ራሱ የማከፋፈሉን ስልጣን ወሰደው ለምን حتى لا يكون فيها مجال للآراء والأهواء እንደ ወንድ ልጅ አይገባውም ጠንካራ ስለሆነ ሴት ልጅ ግን ሁለት ጣት ወሰደ የሚለውኛ ሰው እሺ ምን ትላለህ ቢባል ለምን አእምሮአችን ጠባብ ነውኛ አላህ ግን አላ يعلم من خلق وهو اللطيف الخبير እንዳለው ለፈጠረው ፍጥረታት የሚስማማው የሚያውቀው እሱ ነው ስለዚህ ስሜት ሐሳብ እንዳይገባበት ራሱ አላህ Subhanahu Wa Ta'ala አከፋፍሎ ቁጭ አደረገልን ማለት ነው ጥቅማችን ለማስከበር ነው ላ ተድሩና አዩሁም አቅረቡ ለኩም ነፋ ኢላ ቁርአን ላይ ኒሳ አንቀጽ 11 ላይ ላ ተድሩን እናንተ የምታውቁት ነገር የላችሁም አዩሁም ማንኛቸው አቅረቡ በጣም የቀረበ መሆኑን ለኩም ለእናንተ ነፋ ከጥቅም በኩል ሚስት ትጥቀምህ በቅርበቷ ወይስ ወንድም ይቅረብህ መለየት አትችልም እያለ ነው አትችሉም እናንተ እኔ ግን የሚጠቅማችሁ ስለማቅላችሁ የሚጠቅመው ይሄን ያህል ይገባዋል ቀጥሎ የሚመጣ ደግሞ ይሄን ያህል ይገባዋል ብዬ አስቀመጥኩላችሁ ለማለት ነው فهذه قسمه عادله مبنيه على مقتضى المصالح العامه والخاصه የፈራይድ ጉዳይ ጠቅላላ ጀነራል የሆነውን ጥቅማ ጥቅም ያካተተ ልዩ ጥቅሞችንም ያካተተ ነው ቂያሱ ራሱ ህሌናችን ራሱ ፈራኢድ ውርስን አላህ ማከፋፈል እንዳለበት ያመለክታል ይላሉ علم الفرائض እንግዲህ የውርስ ዕውቀት علم شريف جليل ይላሉ በጣም የተላቀ የተከበረ ዕውቀት ነው ስለሆነም ነብዩ አለይሂ ሰላቱ ወሰለም አደራችሁን ተማሩ አስተምሩ ብለዋል تعلموا الفرائض وعلموها الناس من የኢብኑ አባስ ሐዲስ የኢብኑ መስዑድ ሐዲስ አለ መርፉዕ የሆነ ራሳችሁን ተማሩ ለሌላም አስተምሩ ብለዋል እንግዲህ እንዲህ ያለውን ነገር ተማሩ አስተምሩ ብሎ መናገራቸው ይሄ ዕውቀት ወሳኝና ክብር ያለው ዕውቀት መሆኑን ያሳያል አንዳንድ ዑለማዎች በግጥምም መልኩ በብትንም መልኩ ስለ ውርስ ብቻ ክታብ ጽፈዋል على يحال قطع ወደ ሐዲሱ ንግባ وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم الحق الفرائض باهلها فما بقي فهو لأولى رجل ذكر متفق عليه ከብኑ አባስ ዘገበ ስራቸውን አላህ ይወደድላቸውና ምን አሉ قال قال رسول الله صلى الله عليه وسلم يا الله ملكتኛ የሚቀጥለውን ተናግረዋል አሉ አልሂቁ አልፈራኢድ እጣዎችን አስቀጥሉ ወይም አስገቡ አልሂቁ ስጡ እንደማለት ነው አልሂቁ አድርሱ አልሂቁ አድርሱ አድርሱ አልፈራኢዱ እጣዎችን ለማን ቢአህሊሃ በሚገባት ማለት ለሚገባው አካል አድርሱ ግማሽ የሚገባው ግማሽ ስጡት ሩብ የሚገባውን ሩብ ስጡት ከስምንት አንድ የሚገባው ስምንት አንድ ስጡት ከሶስት አንድ የሚገባው ሶስት አንድ ስጡት ከዛስ ባለጣ ባለጣ ግን የራሱ አለው ያው እንትን እንመጣበታለን ሀዲስን ተርጉመውና እጣዎችን እናያቸዋለን እጣጣ የተጠውን ነገር ካዳረሳችሁና ካከፋፈላችሁ በኋላ ፈማ በቂ ከዛ የተረፈውን ፈሆ እርሱ ለአውላ رجلን አቅርመን አውላ ማለት አቅርብ በጣም ቀረቤታ ላለው ወንድ ይሰጣል ያው رجلን ለቅርቡ ወንድ ይሰጣል ዘከሪን አለው ይሄ ተውኪድ ነው እንጂ አያስፈልገው ረጅስ ሚሳኤል ልምስ ረጁል ከተባለ ረጁል ነው ዘከሪን አለ ቀጠለና ወንድ የሆነ ረጅልም ወንድ ዘከርም ያው ዘከሪ ያለው ማለት ነው ስለዚህ ይሄ የተውኪር ነው ነገር ለማጠንከር እንጂ ነገር የለውም አሉ አንዳንዶች ደግሞ የራሱ የሆነ ትርጓሜ ሰጥተውታል አላየሃል ወንድ ሆኖ ቅርብ ለሆነው ስጡት ለምሳሌ ሰውየው ሞተ ሚስቱን ጥሎ ሚስቱን ጥሎ እናት አባቱን ጥሎ አንድ ወንድ ልጅ ጥሎ ሞተ ምን ይሆናል ሚስት ልጅ አለባትና ከ8 አንድ ትወስዳለች ከስምንት አንድ 800 ሺህ አለ ቢባል ለምሳሌ 100 ሺህ ትወስዳለች ሰባት ይቀራል እናትና አባት እንደዚሁ ሲሶ ስድስት አንድ ይወስዳሉ ከስድስት አንድ ከዛ የተረፈው ልጅ ተጠቅሎ ቅርብም ነው ሰብስቦ የመውሰድ አሰባ ይባላል አሰባ ጠቅሎ መውሰድ ማለት ነው እንግዲህ ሟቹ የሟቹ ቤተሰቦች በመብዛታቸው በማነሳቸው ወንድ ሴት በመሆናቸው ይቀያየራል እጣው በመሆኑ ባለጣ ባለጣ ይሰጥና አሰባ የተረፈው ሙሰር ነው የሚባለው አልሂቁ አውሲሉ ማለት ነው ቢአህሊሃ ማለት ባለጣዎች ወደ ባለጣዎች አድርሱ አውላ ማለት አልሙራድ ቢልአውላ አልአቅረብ ወልአድና طيب واشكر التعبير بقوله ذكر بعد التعبير برجل رجل وذكر ያለው ነገር አስቸግሮ አረበኛው ነው የሚለው አንዱ عالم انما اتى بذكر بعد رجل رجل قال በኋላ ذكرን ማምጣቱ ليفيد ان المراد بالرجل رجل በማለት ተፈለገው الذكر ذكر ነው ለማለት ነው لان الرجل اصاله والذكر البالغ من بني ادم عجيب እንደው አረጁ ሲባል አቅመ አዳም የደረሰ ማለት ነው አሁን ግን ዘከር ያለበት ምክንያቱ ነው የሚለው ምክንያቱ ወንድ ልጅ ማለት የተፈለገው ሶስት አመት ያ የአራት አመት ልጅ ይሁን ወንድ መሆኑን የተፈለገው አቅማዳም አዳም መድረሱ አይደለም ስለዚህ ረጁ ሲል አቅማዳም አዳም የደረሰ ከዛ ተችሎ ሳይሰጠው እንዳይመጣ ዘከር ነው ለዛ ነው የሚል ሰጥተዋል ወለሰ ሙራድን እዚህ ቦታ አልተፈለገም ለማለት ነው አቅመ አዳም የደረሰው ስለዚህ ዘከር የሚለው ግን ትንሽም ይሁን ትልቅም ይሁን ያካታል ነው ረጁ ከተባለ ግን አቅመ አዳም የደረሰው ብቻ ነው የሚል ሐሳብ ስላለ ያንን ለማስተካከል ነው እያሉ ነው ከሆነ ጥሩ ነው ረጁል የሚለው ቋንቋ ለአቅመ አዳም ከሆነ ዘከር ማለቱ ግልጽ ነው طيب ይሄ ሐዲስ በርካታ የውርስን ህጎች ያካቷል ይላሉ አላህ Subhanahu Wa Ta'ala በጥቅሉ ተናግሯል በዝርዝርም ገልጾ አስቀምጧል እያንዳንዱ ሀቅ ስለዚህ አላህ በገለጻት መልኩ ባለጣዎችን እጣቸውን ትጧቸው ከዛ የተረፈውን ቅርብ ለሆነ ወንድ አሰባ ነውና ስጡት አሰባ የሚሆነው አባት ልጅ ወንድ ልጅ እንዲሁም በአባትም በወንድም ከጠፋ ደግሞ ወንድምም ሊሆን ይችላል ወንድምም አሰባ ሆኖ ይመጣል طيب አሰባነት የሚበሉ ሰዎች ለሟች በተለያየ መልኩ ሊገቡ ይችላሉ ይላል አንደኛ ኡቡዋ በአባትነት በአባትነት ነው አባት ብቻ አይደለም አያትም ቅማንትም ይመጣል በልጅነት ቡኑዋ ይባላል ከዛ ቀጥሎ ኡኹዋ ወንድምነት የወንድም ልጆች ወበንሁም ከዚያስ አጎቶች በአባት በኩል ያሉ ወበንሁም የአጎት ልጆች ወንዶች የወንድ አጎት አጎት ነው ስሙ ወንድ በአባት በኩል ያለ የነሱ ልጆች ደግሞ ከዛ ثመል ወላ ወላ የሚባል አለ ቀርተና ብዙ ጊዜ የተሳሰቡ ከሆነ አንድን ባሪያ ሁር ካልነው ኩር ያለው ሰው አሶባ ይበላል ይወርሰዋል ብለናል ወላ አሁን አሶባነት የሚመጣባቸው አንድ ሰው አሶባ ሆነው ሊበልቱ የሚችሉት በአምስት ቅርንጫፍ የመጡ ዘመዶች ናቸው ማለት ነው በቅደም ተከተል ኡቡዋ አባትነት ብያቸዋለሁ ቡኑዋ ልጅነት ወንድ ልጅ ነው ሴት ልጅ አያካትም ኡኹዋን ስንል ወንድሞች ማለት ነው ከዛም የወንድሞች ልጆች እንዲሁም አጎቶች የአጎት ልጆችና በከባርነት ሁር በማለት ዝምድና የተፈጠረለት ማለት ወላ ማለት ሁለቱም አሰባ በልታዎች አንድ ላይ ከመጡስ ለምሳሌ ልጅና አባት ሊመጡ ይችላሉ فاذا اجتمع عاصبان فاكثر ከሁለትና ከሁለት በላይ አሰባ በልታዎች ከመጡ ቁዲመ ቁዲመ አልአቅረቡ ጅሃተን ካቅጣጫ በኩል የቀረበው ይቀደማል ካቅጣጫ በኩል የቀደመው ይቀደማል አንድ አቅጣጫ ከሆነ የቀረበው በደረጃ የሚቀርበው ይቀድማል በቅርበት አንድ ከሆኑ ቅርበታቸው ጠንካራ የሆነው ይቀደማል የሚል ነገር አለ ለምሳሌ اخواننا اعمام ወንድሞችና አጎቶች ወንድምና አጎት ማን ይቀርባል ከወንድምና ካጎት ተስማማችሁ ወንድም ይቀርባል ወንድም ነው የሚቀርበው ስለዚህ እንደዚህ ያለ ማለት ነው በወንድምነት ይቀርባልና እና ይሄ ነገር ሊመጣ የሚችለው ጠንካራ ነው ጠንካራ አይደለም የሚለው ወንድምና አጎት ላይ ነው የሚገኘው ካጎት ጥንክርናው አቅጣጫውን ቢሆን ወንድም ይበልጣል ነው የወጡበት ሆድ አንድ ነው ወንድምና ሟች አጎት ግን ይለያያል طيب فلأولى رجل ذكر ያለበት ይሄ ነው ወንድም ይቀደማል ካጎት ለማለት ነው ግን እዚህ ጋር የሚያሳየንም አንድ ነገር ምን አለ አሶባ የሚበላው ሰው ከባለጣ ኋላ ነው መብላት ያለበት እንጂ ቅድሚያ የሚሰጠው ለባለጣ ነው ማለትንም ያሳያል አሶባ ራሱን ችሎ ጣ ቢሆንም ማለት ነው ለምን አስቀድሞ ምንድን ያሉት ለባለጣ እጣው ስጡና ከዛ የተረፈውን ያሉት አልሐቁል ፈራኢዶ ቢአህሊሃ طيب አሶባ ካልተገኘሳ አሶባ የሚበላ ያባት ወገን ይጠፋል አንድ ጊዜ ለምሳሌ ሰለምት የሆኑ ዘመዶች ክርስቲያን ከሆኑ ሊወርሷቸው ስለማይችሉ አሶባ ይጠፋል ልክ ሚድራት ሰለምትን ሚድራቸው እንደምናጣው አሶባ አስጠፋ ነው ሚድራቸው የሚጠፋው የዛን ጊዜ ምን ይሆንጣው እንደገና ቡና ነው እንደሚደገመው ድጋሚ ባለለ መልሶ በዛ ወጣቸው ፐርሰንት ይመለሳል ወደ እነሱ ኢዓዳ ይባላል ድጋሞሽ من ይላል ويدل الحديث على انه اذا لم يوجد صاحب فرد ደግሞ በተቃራኒው ባለጣ ከጠፋ ገንዘቡ ማን ይወስደዋል ባለ አሱባ ይወስደዋል ባለ አሰባ ከጠፋ ወደ ባለጣዎቹ ዙሮ ይከፋፈላል ይላሉ ይችን ህግ ያዟት ምን ጊዜም ተጠቅማቸዋል አሶባነት በሴት ላይ የለም ለወንድ ብቻ ነው ባይሆን ወንድ ወንድም ካለ ሴቶችም እህቶች ማለት ነው ወንድሞችም ከመጡ ወንድም እህቱን አሶባ ያበላቸዋል ማለት ያለውን ገንዘብ ሰብስቦ ይወስድና እሷን በአሶባ በኩል ያበላታል ማለት ነው አንድ ታለሰይ ሰጠ ለሶስት ታያ ያድርገው ሲያል ማለት ነው ስንት ጣለ ይመስላችኋል ስንት ጣ ስድስት ናቸው እጣዎች ስድስት ናቸው እኔ በደንብ ያዙ ከስድስት ውጭ እጣ የለም አንደኛ ግማሽ ገሚስ ሁለተኛ ሩብ የሚባል እጣ አለ ሶስተኛ ከስምንት አንድ የሚባለጣ አለ አራተኛ ሁለት እጅ የሚባለጣ ዕጣ አለ ሱሉሳን ዘል በአርበኛው አምስተኛ ከሶስት አንድ ስድስተኛ ከስድስት አንድ ከሶስት አንድ ሱሉስ የምንለው ነው ከስድስት አንድ ምን ነው ሱሉስ የምንለው ነው በአረበኛው አንስ አርቡ አሱሙን አሱሉሳን الثلث السدس ግማሽ በደንብ ያዙልኝ ከሩብ ከስምንት አንድ ሁለት እጅ ከሶስት አንድ ከስድስት አንድ እኒህ ጣዎች ናቸው ግማሽን ማን ነው የሚወስደው ሩብን ማን ነው የሚወስደው ስሙንም ማን ነው የሚወስደው ደግሞ ልመጣበት ነው ወለኩል ፈርድን صاحبه او اصحابه ለእያንዳንዱ ጣ ባለቤት አለው ለምሳሌ ግማሽ የሚበላ ምሳሌ ነው የምሰጣችሁ ጨርሽ ባልነግራችሁም ሴት ልጅ ሴት ልጅ ብቻዋን አንድ ሴት ልጅ ከመጣች ግማሽ ትበላለች ከእናቷም ከአባቷም ሆነ بنت الابن የወንድ ልጅ ሴት ልጅ የወንድ ልጅ ሴት ለሟች ማለት ነው ለሟች የወንድ ልጅ ሴት ልጅ የሆነችው ማለት ነው በዛ ቢወርድም ይላል ለምን አላህ ወይን ካፈ ዋሂደተን ፈለሃን ንሱ ይላል አንድ ከሆነች ግማሽ ይገባታል ሲል ገልጿል ሌላው ባል ነው ንስፍ የሚበላ ባል አለ ባል ወለኩም ንስፍ ما ترك ازواجكم ان لم يكن لهن ልጅ ከለላቸው ሴቶቹ ሟቿ ሴት ሚስት ማለት ነው ልጅ ሳይኖራት ከሞተች የባሏ ልጅ ልጅ አይባልም የሷሷም ትልዶ ማለት ነው የራሱ ከዚህ ከአለው ባልም ይሁን ከዛ ባልም ይሁን ልጅ ከለላት ባል ግማሽ ይወስዳል አለ ሌላው اخت ሸቂቃ የምትባላለች በእናትም በአባትም የምትመጣ አለች እሷም ግማሽ የምትበላበት አጋጣሚ አለ በአባት ብቻ የመጣች እህትም እንደዚሁ እና አባት ሆነች ከጠፋች የአባት ብቻ ሌላ የሚቀድማት ከሌለ ግማሽ የምትበላበት አጋጣሚ አለ ይሄ ምሩን ሐለከ ليس ለሁ ወለዱን ወለሁ اخت فلها نصف እሺ ሩብ የሚበሉት እነማን ናቸው ሩብ የሚበላ ባል ነው ልጅ ካለበት ሩብ ነው የሚወስደው የሟች ልጅ ከይምስ ልጅ ካለበት ማለት ነው ከሌለ ግን ግማሽ ነው ብለናል طيب ሌላው ሚስትም ሩብ ትበላለች ከባሏ ልጅ ከሌለባት የባሏ ልጅ ከሌለ ሩብ ትበላለች ካለባት ያው ስምንት አንድ ብለናል ሌላው ከስምንት አንድ ምትበለው ካለባቸው ሚስቶች አዋሪ ከስምንት አንድ የሚከፋፈሉት እንግዲህ አራት ያገባ ሰው ከሆነ ሰውየው አራ ስምንት አንድ የሚካፈሉት እንጂ የላላቸውም የላቸውም እያለ ነው ልጅ ካለ ልጅ ከሌለ ሩብ ነው ብያቸዋል ሌላው ሁለት ጣም የሚባለው ሱሉሳን ሁለት እጅ የሚባለውን ማን ነው የሚበላው ሁለት ሴት ልጆች የሟች ሁለት ሴት ልጆች እንዲሁም የወንድ ልጅ ሴት ልጆች ሁለት ነው ከመጡ አብራቸው ወንድም ከሌለ ሴቶች ብቻ ሆነው ሁለት ከሆኑ ሁለት እጅ ወስዳሉ የሚበሉበት ጊዜ ይመጣል ማለት ነው ይሄም በሐዲስ የተረጋገጠ ነው فإن كانت اثنتين فلهما الثلثان ብሎ ቁርአን አስቀምጧል فإن كانتا اثنتين ማለት ነው ሁለት ከሆኑ ልጆች فلهما ለሁለቱ الثلثان ሁለት እጅ ይበላሉ ይላል ከማን ሚማ ተረከ አው አባታቸው ጥሎት ከሞተው ማለት ነው ሁለት ልጆች ወይም እነሱ የሉም የወንድ ልጅ ሴት ልጆች ሁለት ነው ከመጡ ማለት ነው فإن كنا نساء አለ ሴቶች ከሆኑ ፈውቀት ነተይኒ ከሁለት በላይ ከሆኑስ አንድ ስኮ ግማሽ ይበላል ብለናል ሁለት ሲሆኑ ሁለት እጅ ይበላሉ አሉ ከፈላሉ ሁለት እጅ ከዛ በላይ ከሆኑስ ፈለሁነ فإن كنا نساء فوق اثنتين فلهن ثلثا ما ترك ይላል ثلثان ሁለት ጣዎች አሁንም የሁለት እህቶች የእናት አባት የሆኑ እና ከዛም በላይ ከሆነ ቁጥራቸው ሱሉሳን ይበላሉ ሁለት ጣ ይበላሉ فإن كانت اثنتين فلهما الثلثان مما ترك سورة النساء طيب ሌላው እናት እናት ሱሉስ የሚለው ነጣ ከሶስት አንድ የምትበላው እናት ናት እናት አንሳትም ግማሽ በመብላት ነበርባት ተቀደመች እዚህ ጋር فإن لم يكن فإن لم يكن ولد وورثه أبواه فلأمه الثلث ይላል ሟች ልጅ የለውም ሀዳ ማን የሚወርሰው ልጅ ከሌለው ወላጆቹ ወላጆቹ ከሆነ ከሆኑ ልጅ ከሌለው فلأمه الثلث እናት ከሶስት አንድ ይገባታል ይላል طيب فإن كان له اخوه ወንድሞች ካሉትስ ሟች ወንድሞች የሚገርም ነው እናትና ወንድሞች መጡ ለሟች እናት ምን ትበላለች ከሶስት አንድ መብራቱ ቀርቶ እንደገና ፈሊኡምህ ሱዱሱ ከስድስት አንድ ትበላለች ከስድስት አንድ ያዘልቋታል አንዳንድ ሰዎች አይበሉ ያስበሉ የሚባልም አለ እናት ሲሶ ትበላ የነበረችውን ወንድሞች በመኖራቸው ብቻ የእናት ለጣ ከሲሶ ወደ አንድ ያዘቋታል። ከለከሏት ሲሶት ማለት ነው አባት ካለ ወንድሞች አይወርሱም ለምሳሌ አባት ካለ ወንድሞች አይወርሱም ግን እናታቸውን ከሲሶ ወደ 6 ያዘቋታል አይበሉ አያስበሉ እሺ ሌላው ምን ታቀረብ ሱዱስ የቀረን አው ሱዱስ ከስድስት አንድ የእናት ዕጣ ነው የሟች ልጇ ልጆች ካሉት ወይም ደግሞ ወንድሞችና እህቶች ካሉት ቁጥራቸው ከሁለት በላይ የሆነ እናት ወደ ሱዱስ መዝለቋ የግድ ነው ወሊ አበወይሂ ለኩል ዋሂድ منهم السدس ላ አባትም ሱዱስ ይበላል እናትም ሱዱስ ትበላለች ማን ከተው ልጃቸው ጥሎት ከሞተው ንብረት ያ ጥሎ የሞተው ልጅ ልጃቸው ልጅ ካለው ማለት ነው ኢንካነ ለሁ ወለዱ ፈኢንካነ ለሁ ኢኽወቱን ልጅ የለውም ግን ወንድሞች አሉት ፈሊኡሚሂ አስዱሱ እናት ወደ ስድስት ሳን ትዘልቃለች ይላል ፈራይድ እንዲበቀላሉ አንላቀቅም ሰፊ ነው ሰፋ ያለ ትምህርት ያስፈልገናል ያው የሐዲስን ትርጉሙ ግን ግልጽ ነው እዚህ የተቀረው እጣዎችን ያዙልኝ ባረጣ እጣው ከወሰደ በኋላ የተረፈውን ለአሰባ ሰጡ የሚለውን የሐዲሱን መልእክት ያዙና በዋናነት ጠቅላላ ግማሽ በልታዎች እንደማናቸው መቼ ሩብ በልታዎች ማን እንደማናቸው መቼ የሚለውን ዝርዝር በደንብ እንማራለን ኢንሻአላህ ቀጥሎ አሁን وعن أسامة بن زيد رضي الله تعالى عنهما أن النبي صلى الله عليه وسلم قال لا يرث المسلم مسلم الكافر ولا يرث الكافر المسلم متفق عليه طيب አሁን እጣዎችን አየን ባለዳ ቅድሚያ ይወስዳል ቀጥሎ ባለ አሱባ ይወስዳል አየን ውርስን የሚከለክል ነገር ሳለ ወይ ቤተሰብ ሆኖ እያለ እንዳይወርስ የሚያደርገው ነገር አለ ወይ በዝምድና መካከላ ውስጥ ገብቶ እንዳይወራረሱ የሚያደርግ ነገር ካለ ምንድነው ከተባለ ሁለት ነገር አለ ውርስን የሚከለክል ሁለት ነገር አለ አንዱ በዚህ ሐዲስ ላይ ተጠቅሷል ሁለተኛውን ጠብቁ وعن أسامة بن زيد رضي الله عنهما أن النبي صلى الله عليه وسلم قال لا يرث المسلم አልካፊረ ወላ የርሱል ካፊሩ አልሙስሊመ ሙተፈቁን አለይ አሁን በደንብ ይዩት የዶማና የፈትሃ ልዩነት ትርጉሙን ያህል እንደሚቀይረው ይዩት ላ የርሱል ሙስሊሙ ሙስሊም አይወርስም ማንን አልካፊረ ከሃዲን አይወርሰውም አባት ሙስሊም ነው ልጅ ከሃዲ ነው ብንል አባት ልጁ ቢሞት የካፍሩ ልጁ ቢሞት አይወርሰው <clears throat> ወራርቱ ካፍሩ ካፍሩ ማይወርስም አልሙስሊሙ ሙስሊሙን አባት ካፍር ነው ልጅ ሙስሊም ነው በተቃራኒ ደግሞ ማለት ነው አይወራረስ ነው በተቀሉ ልጅ ክርስቲያን ነው አባት ሙስሊም ነው ወይም በተቃራኒ ነው አንዱ ቀድሞ ቢሞት አንዱ አንዱ አይወርሰውም ማለት ነው በተቀሉ ስለዚህ ምን ማለት ነው በተቀሉ የሃይማኖት ልዩነት ውርስን ይከለክላል ነው ሟችና ወራሽ ሃይማኖታቸው የተለያየ ከሆነ አንዱ አንዱ ያወርስ ክርስቲያን አባቱ ስለሞተ ወራሽ ነው ሊቀርብ አይችልም አባቱ በህይወት እያለ ክርስቲያን ቢሆን ንብረቱን ለልጁ ከሰጠው መቀበል ይችላል ሞተ ከተባለ በኋላ ግን አይወርስም የአሁኑ ህግ ግን ሊያስወርሰው ይችላል ሰው ሰራሹ ህግ ይከለክላል የሚከለክል አይመስለኝም ሙስሊም ሆነ ክርስቲያን ሆነ አባት ነው ብሎ ከመጣ ልጅነቱ ከተረጋገጠ የሚከለክሉት አይመስለኝም እስልምና ግን አይፈቅድለትም በጭራሽ ሙስሊም ስለሆነ አይወርስም ካፊርም ስለሆነ አይወርስም متفقون عليه بخاري ሙስሊም የተስማሙበት ነው ይሄን የሚደግፍ ቀጣዩ ሐዲስ አለ ቀጥሉ وعن عبد الله بن عامر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا يت لا يتوارث أهل ملة ملتين رواه أحمد والأربعة والترمذي أخرجه الحاكم بلفظ أسامة ورواه النسائي حديث أسامة بهذا اللفظ طيب هني جاي الناس قدموا نقراوا شكرا لهم زرو زرو وعن عبد الله ابن عمرو رضي الله عنهما قال قال رسول الله صلى الله عليه وسلم لا يتوارث اهل ملتين رواه احمد والاربعه الا الترمذي واخرجه الحاكم بلفظ اسامه وروى النسائي حديث اسامه بهذا اللفظ የደክታው ጥሩ ዝቦታ ላይ ለምን لا يرث المسلم الكافر ولا يرث الكافر المسلم የሚለውን የሚደግፍ ሐዲስ ነው ሐዲስ ተመሳሳይ ናቸው በመሐከል ጣልቃ ማስገባት የለበት لا يتوارث اهل ملتين የሁለት እምነት ባለቤቶች አይወራረሱም አንዱ አንዱን አይወርስም በሚል አብዱላህ ኢብኑ አምር ከነብያችን ዘግቧል ሐዲሱን ኢማሙ አህመድ ዘግበውታል ረዋሁ አህመዱ ወልአርባዓቱ አራቱም ዘግበውታል ኢለ ትርሚዚየ ትርሚዚ ሲቀር ከአራቱ ማለት ነው ከአራቱ ትርሚዚ ሲቀር ያው اخرجه الثلاثه እንደ ማለት ነው واخرجه الحاكم حاكمም ዘግቦታል ይህን ሐዲስ ባይሆን ከአብዱላህ ኢብኑ አምር ሳይሆን بلفظ اسامه የኡሳማ ለፍዝ አድርጎ ወረወ ነሳኢዩ ነሳኢም ዘግበዋል የሐዲስ ዘጋቢናችን ነሳኢ ማለት ሐዲስ ኡሳማ የኡሳማን ሐዲስ ዘግበውታል بهذا اللفظ በዚህ ቃላት لا يتوارث اهل ملتين በሚል ዘግበዋል አለ ሙስሊም ካፊርን ካፊር ሙስሊምን አይወርስም ይሄ ሁለቱ እምነቶች ላይ ብቻ ነው ያመጣው እርግጥ አልኩፍሩ ሚለቱ ዋሂዳ ተብሏል ቤንጤም በሉት ክርስቲያንም በሉት ይሁዳም በሉት ቡዲን በሉት ሲኽም አላችሁት በአለም ያሉ እምነቶች ብዙ ናቸው አይደል ሁሉም ካፊር በሚለው ይጠቃለላል <clears throat> ሙስሊም ካፊርን አይወርስም በሚለው ያጠቃለ ሀታ ሙርተድ እንኳን ቢሆን ሙርተድ ታውቃላችሁ ሙስሊም ሆኖ ወደ ክርስትና ወደ ሌላ የተቀየረ ማለት ነው እሱ የራሱ የቻለ ሙርተድ የሚስም አለው ነገር ግን ካፍር ምሮ ያካታሻ ሁሉ እሱም ያካታ ስለዚህ ልጅ ሙስሊም ነበረ ወደ ክርስትና ተቀየረ አይወርስም ከዛ በኋላ አባትም እንደዛው ከሄደ እንደዛው ሙርተድ ይሆናል ስለዚህ لا يتوارث اهل ملتين የሚለው ደግሞ ጠቅልሎ አመጣው የሁለት እምነት ባለቤት ጭራሽን አይወራረስም ምንም ሆነ ምን ያው እንግዲህ ይሄን ስንል ከከሌ ከእስልምና ወጥቷል ተብሎ ፍርድ የተሰጠበት ከሆነ ወደ ካፍሮች ተጠቃሏል ማለት ነው ሙስሊም ሆኖ አንዳንድ ያከፍሩ የሚችሉ ነገሮችን ያው ሽርክ ነገሮችን ሊሰራ ይችላል አሁን ተፈርዶበት ይሄ ሙስሊም አይደለም ብሎ መህከማ ፍርድ ሰጥቶ ከሆነ አይወርስም ሙስሊሞች ውስጥ ሆኖ ሙስሊም ያለ ለእስላም የተከራከረ አንዳንድ ጥፋቶች ካሉበትና ካፊር ካላደረግ ነው ያው ሙስሊም ነው ማለት ነው ማሰፋሪ ለመችም ምንም ችግር ቢኖርበትም ከሙስሊምነት ዳይራ እስካላወጣ ነው ድረስ ያው ሙስሊም የምንለው ደግሞ ካወጣ ነው በኋላ ሙርተድ ሆነ ቢያሻል ይሁዳ ሆነ ምን ሆነ አጠቃላይ ወልኩፍሩ ሚለቱ ዋሂዳ ይላሉ <clears throat> ክፍረት ሁሉም አንድ ብነት ነው ዝሮ ዝሮ ከሁለቱ ሐዲስ የምንወስደው ምንድነው ሙስሊምና ካፍር ወይም የሁለት እምነት ባለቤቶች እርስ በርሳቸው የበወራስ ባህሪ እንደሌላቸው በግልጽ ያሳያል ሐዲሱ ነው ያው እንግዲህ ዘመድና ዘመድ መዋረስ ነበረበት ዘመድ ዘመዱን ይወርሳል ስንል ያውም ቀረብ ያለው ይቀር ማቅሪ ይሰጠዋል ብለናል ይሄ ማለት ግን ማለም የምነ ማኒዑን ማለት ነው ከልካይ ነገር እስካልከለከለ ድረስ ማለት ነው የሚከለክለው ምን ምን ናቸው ከተባለ አሁን የነገረን ሚማኒ አልኢርስ አንደኛው ኩፍር ነው ኩፍር ነው የሚከለክለው طيب አነ ኩፍር አሐዱ መዋኒ አልኢርስ የመውረሱ ምክንያት እንዲወርስ የሚያደርገው ምክንያት ተገንቶ ግን እምነታቸው የተለያየ በመሆኑ ይከለክላል ነው ሌላው አላመጣውም ሲያመጣው እናየዋለን ግድያ ነው ቀትል አንድ ልጅ አባቱ ከገደለ ወይ አባት ልጁን ከገደለ የመውረስ ባህር የለውም የገደለ ሰው ይውረስ ከተባለ ዲሃ ሁሉ መሳሪያ እየገዛ ሀብታሙ ይፈጀዋል ግን አትወርስም ከተባለ አይገለውም አይነካውም እቺም ሸሪዓችን ሐቂቃ ስናየው አጅብ ነው ገዳይ ቢወርስ ኑሮ ሰው አይተርፍም ነበር እስላም ግን አይወርስም ማከናከነ የገደለ ሰው አይወርስም ልጅ የምታስወርዱም ሀብታም ልጅ ካስወረዳችሁ ከአባቱ የወረሰው በማስወረዷ ነፍስ ገዳይ ሆናለች አትወርሰው እናትም ብትሆን አላ ይሃል አንደኛው የእምነት ልዩነት ነው ሁለተኛው ግድያ ነው ውርስን የሚከለክል ነው وعن ابن مسعود رضي الله تعالى عنه في بنت وابنة ابن وأخت فقد النبي صلى الله عليه وسلم لابنته نصف ولابنه ولابنته ولابنة ابن سدس تكليمة الثلثين وما بقي فلأخته رواه البخاري ሁለተኛውን ሐዲስ ስንመጣ وعن ابن مسعود رضي الله عنه عبد الله بن مسعود ስራቸውን አላህ ይወደድላቸውና في بنت ሰውየው ሞተ ሴት ልጁን ጥሎ ቢንቲን ወቢንት ኢብኒን የወንድ ልጅ ሴት ልጅ ወኡኽቲን እህቱን ጥሎ ሞተ ሰውየው አንዲት እህት አንድ ሴት ልጅ አንዲት የወንድ ልጅ ሴት ልጅ ገብታችኋል እዚህ ጋር ባለቀው ማን ማን ነው ከዚያስ ምን ይሆን አብዱላህ ኢብኑ መስዑድ ሰውየው ሞቶ ሴት ልጁን የወንድ ሴት ልጁን እና እህቱን ጥሎ ሞቶ ላለው ጉዳይ ቀዶ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ፈርደዋል ወስነዋል አሉ ለልኢብነቲ ሴት ልጅ ብቻውን ከመጣ ምን ትበላለች ብለናል አንስፉ ግማሽ ግማሽ ትበላለች 600 አለ ቢባል 300 ትወስደዋለች ማለት ነው ወሊብነቲ الابن ወሊብነቲ الابن ለወንድ ሴት ልጅ አስዱሱ ሱዱስን ትወስዳለች ከስድስት አንድ ولابنه الابن السدس ተክሚለተ ተክሚለተ ثلثين የثلثين የሁለት እጅ የሁለት ثلث ማሟያ የሆነችውን ነው የሚለን ወማ በቂ ተክመችን ማለት ሱድስ ከስድስት አንድ ወሰደች ሴት ልጅ ግማሽ ወሰደች የተረፈው ፈሊል ኡኽቲ ለእህት ይሰጣል ብለው ነብያችን አለይሂ ሰላቱ ወሰለም ፈርደዋል እህታው ዘጣው ምን ሆነ ማለት ነው አንል ቢንተ ለሐንስ ብቻው እስከመጣይ ድረስ አብሯት ወንድም እስከሌለ ድረሳ እ ማለት ሲባ አው እخوتها አንድም ወንድም ሁለትም ወንድም ስለሌላት ግማሽም ተስደው የወንድ ሴት ልጅ አሁንም ብቻው መታ ቢሆን እህት ሴት ልጅ ባትኖርባት ግማሽ ተወስድ ነበር እሷም ግን አሁን ሴት ልጅ ስለመጣችባት ምን እንደሆነ ወጣዋ 6 ከ6 አንድ መጣ ማለት ነው ወንድም ስለሌላት ምንም አማራጭ የላትም ሱዱስ ለወንድ ልጅ ሴት ልጅ ነው የሚሰጠው ሴት ልጅ ከመጣችባት የሟች ፈርድ ሴት ልጅ ከመጣችባት طيب ቢበዙም ይላል እንደውም مع لبنات الابن مع البنت ولو كنا اكثر من واحده طيب كذا يترفوا بعد فرض فرضي البنت وبنت الابن ለሴት ልጅ ግማሽ ለወንድ ሴት ልጅ ሱዱስ ከሰጠን በኋላ የተረፈው ለእህት ይሰጣል የእናት አባት ለሆነችው እህት ወይም የአባት ብቻ ለሆነችው ምን ምን ብላ ወሰደች አወጣ ባለጣ ጣውን ከወሰደ በኋላ የተረፈው ለአሶባ ሰጡ ተብሏል አሁን አሶባ ሌላ ዘመን ስለሌለ እህት እንዲያስባ ሆነ ወሰደች እዚህ ቦታ ላይ ያለ ነው እነ ላኸዋት ሴቶች አስባይ መባህጣ ፈንታ አልነበራቸውም በቂያሱ ማን በትክክል እንትሩ ሴት ልጅ አስባ አልነበሩም ኹዋ ቡኑዋ ዑሙማ እያነበቀ ቅድሚያ ያየነው አስባ ግን እዚህ ቦታ ላይ ነብዩ አለይሂ ሰላቱ ወሰለም ለእህት ከሴት ልጅና ከወንድ ልጅ ሴት ልጅ ጋር ስትመጣ አሶባ ፈርደውላታል اجعل الاخوات مع البنات አሶባት የሚል ነገር አላቸው ህግ አለ እህቶችን ከሴት ልጆች ጋር ሲመጡ ከሟች ሴት ልጅ ጋር ሲመጡ አሶባጣ ሰጧቸው የሚል ህግ አላቸው አሶባ ሲባል ያው እንመጣበታለን እንጂ በራሱም አሶባ የሚበላለ አሶባ بغيره ይባላል በሰው ምክንያት አሶባ የሚበላለ በራሱ ዝምድናው ራሱ የሚያበላው አለ ሌላ ዘመድ አብሮ ስለመጣ የሚያበላው አለ አሁን እቺ ሴት ልጅ አሶባ አልነበረችም በራሷ ነገር ግን እህት ሲመጣ የሟች የወንድ ሴት ሲመጣ አሶባ እንድትበላት ትሆናለች طيب ሴት ልጅ በራሷ አሶባ የምትበላ ጭራሽ የለችም አሉና وليس في النساء طرا عصبه الا التي منت او منت بيتك الرقبه ሴት ልጅ ሆና አሶባ የምትበላ የለችም እ ባሪያን ገዝታ ሁር ያለች ስትቀር አይሻ ማን ነው ሁር ያለችው ሁር በምትልበት ሰዓት አሶባው ለኛ ሊሆን ሲሏት እሱም አልስማማም ብላ ነብያችን ተስማሚ ችግር የለውም ያው ዝሮ ዝሮ የሚወርሰው ሁር ያለ ስለሆነ ላንቺ ነው የሚገባሽና ዝም ብለሽ ሁር ባያት ብለዋታ ባረገሳችሁ ሁር ካላችሁ አሶባይ ማትድላላችሁ አለዛ አታገኙትም እያለን ነው እያላችሁ ነው ምናልባት በሌላ ምክንያት ካልሆነ በቀር ሴት ልጅና የወንድ ሴት ልጅ ከመጣች እነሱ ጋር እህት ከመጣች የተረፈውን ዕጣ የመብራት እድል አላት ብሎናል ቀጥሉ وعن عمران بن حسين رضي الله تعالى عنه قال جاء رجل إلى النبي صلى الله عليه وسلم فقال إن ابن ابني مات فما لي من ميراثه فقال لك سدس سدس فلما ولى دعاه فقال لك سدس آخر فلما ولى دعاه فقال إن السدس الآخر طعمه رواه أحمد وأربعة وصححه الترمذي وهو من رواية الحسن الحسن البصري عن عمران وقيل إنه لم يسمع منه طيب ساعتنا القول على جهتم على جهال هن نقرانا نقومنا وعن عمران بن حسين رضي الله عنه عمران بن حسين سراون الله يريدلهنا قال አለ جاء رجل የሆነ ሰውዬ መጣ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣና فقال አላቸውም ኢነ ብነብኒ ኢነ ብነብኒ የወንድ ልጅ ወንድ ልጅ ማለት ነው የወንድ ልጅ ወንድ ልጅ የልጅ ልጅ ማለት ነው በወንድ የወረደ ማተ ሙቶ ነበረ አላቸው እንግዲህ ልጁ የለም ማለት ነው ያለው አያትየው ነው። ፈማሊ ሚሚራሲሂ ከልጅ ልጅ የሚገባኝ እጣ ምንድነው ንገሩኝ አላቸው። ፈማሊ ማለት ማዳ ሰበተሊ ማዳ ተቀረሊ ሸሪዓችን ምን ያስቀመጠልኝ ለኔ በዚህ ሰዓት ነው የሚላቸው። ሚሚራሲሂ ያን የልጅ ልጅ ከመውረስ ፈቃል ነብያችን አሉት ለከስቱዱስ አሉት ከስድስት አንድ ትበላለህ አሉት እሺ ብሎ ይዞ ሄደ فلما ወላ ያችን አንዱ አንጣ እሺ ብሎ እንደዞረ ሊሄድ ወደ መጣበት ማለት ነው ቢያሁ ጠሩት እንደገና فقال لك سدس اخر ሌላም ደግሞ አንድ ስድስተኛ ይገባል ሁለተኛ አሉት ምን ያህል በላ ማለት ነው ከስድስት አንድ ውሰድ አሉት እሺ ብሎ ሄደ ደግሞ አሁንም አንድ ሊገብ ከስድስት አንድ አሉት ስንት ይሆናል ማለት ነው እጣው ምን ሆነ ማለት ነው ግማሽ ያደረጉን ፈላ ስድስት መቶ አለ እንበል ከስድስት አንዱ ሰድ አሉት እሺ ብሎ አንድ ጣ ወሰደ አሁንም አንድ ድገም አሉት ከስድስት ሁለት የወሰደ ሰው ምን ያህል ወሰደ ነው የሚባለው ሶሎ ሰው የሚሆነው ከሶስት አንድ ወሰደ ማለት ነው ከሶስት አንድ ከሶስት አንድ ከስድስቱ ሁለት ወሰደ ማለት ነው ግን ምን አሉት ፈለማ ወላ ከሄደ በኋላ አሁንም ሁለቱም እጣ እንደሚገባው ከነገሩት በኋላ ከሄደ በኋላ فقال አሉት እነ ሱዱስ الآخر እነ ሱዱስ الآخر ሁለተኛው ሱዱስ የተሰጠህ አሉት እጣ ሆኖ አይደለም ጡዕማ ነው ዳረጎት ነው አሉት ዳረጎት ያው ሙሳ እንዳው ታውቃላችሁ መደበኛ ምሳ አይደለም ዳረጎት የሚባለው ትርፍ እንደው ያልታሰበ ነገር ሲሰጥ ነው ዳረጎት ማለት አሁንም ይሄ ከስድስት አንድ ወጣ ነገር ግን ድጋሚ ደግሞ አንዱ ሰው ብለው ያው አንዳንድ ሰው ቀድሞ ወጣው ሲነገረው ምን ምን ተመስሎ አሁን ሰው አንድ ነውጣ ካብት በኋላ ዝቅ አድርገውታል ድገማ አንድ ሰው ደስ ነው የሚወጣው እንዴ ዳረጎት ነው የሚያያት እጣም ቢሆን እንደዛ አረጎት ነው የሚወስዳት ይቺ ዳረጎትና ታሉት ነው ግን ዝሮ ዝሮ ስሶ በላ ማለት ነው ሌላ ከለለበት ይብላ እንጂ እሺ رواه احمد امام احمد ዘግበውታል ወአርባዓቱ አራቶችም ዘግበውታል ወሰሐሁ ትርሚዚ ትርሚዚ እንደውም ሰሂ ብሎታል وهو من روايه حسن البصري ግን ዘገበው የሐሰን البصري ዘገባ ነው ከማን ይዘው ሐሰን البصري ሷሃባ ድምሳቸው ሐሰን البصري ታቢ ናቸው عن عمران كعمران ይዘው ያወሩት وقيل تبلوال انه حسن البصري لم يسمع السمم منه كعمران السمم የሚባል ወሬም አለ ሰምተው ያውቁም ተገናኝተው ያውቁም ማለት ነው ሰምተው ያውቁም ማለት ስለዚህ ካልሰሙ ሐዲሱ ضعيف ነው የሚሆነው ግን ማዕናው ሲታይ ማዕናው ሐዲሱ ችግር የለበትም እንደውም ትርሚዚ ሶሂህ ስላለው ሐዲሱ ወደ ሐሰን ዘልቋል ነው የሚወስድ የትርሚዚ ሶሂህ መቼም አቀል ሸይ ወደ ሐሰን ይመጣል የሳቸው እንትናቸው መስፈርታቸው ትንሽ ቀለል ያለ ነው ይባላል የትርሚዚ ጡዕመቱን هي الرزق ان الثلث الاخر ጡዕመቱን አይ ዚያደቱ على حقه ከሚገባህ በላይ ጭማሬ ተሰጥቶህ ነው ይሄን አውቀህ ነው የምትወስደው አሉ ስለሚለን አላየሃል በዚህ መልኩ አዋርሰዋል የሚለን ቀሪውን ትምህርት ሰፋ ባለ ነገ እናያለን باذن ነገ ሰበረን وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته